ትምህርት ላይ ማተኮር የሁለተኛ ክፍል መደበኛ ተማሪ ሆኜ በመመዝገብ ያገኘሁት መልካም እድል የመንፈስ ጥንካሬ ስለሰጠኝ ትምህርቴ ላይ ማተኮር መርጬ የአንደኛ ደረጃ ትምህርት እንደ ኤሮፓውያን አቆጣጠር በ1948 አጠናቅቄ ከአዝሃር ቅርንጫፍ ትምህርት ቤት እና ከመደበኛ የመንግስት ትምህርት ቤት የአንደኛ ደረጃ ትምህርት አጠናቅቄ ወደ ሁለተኛ ደረጃ ትምህርት ቤት ተዘዋወርኩ። እንዲሁም እንደ ኤሮፓውያን አቆጣጠር በ1952 የሁለተኛ ደረጃ ትምህርት ጨርሼ ካይሮ ዩኒቨርሲቲ ህግ ፋካልቲ ገብቼ የህግ ትምህርት ጀመርኩ። ከዚያም እንደ ኤሮፓውያን አቆጣጠር በ1957 ከህግ ፋካልቲ ተመርቄ ዲግሪን በአላህ ቸርነት አገኘው። ከሀገሬ ከወጣው በ12 ዓመቴ ተመለስኩ። हाँ हाँ हाँ የፖለቲካ ንቅናቄ ካይሮ በነበርኩበት የትምህርት ዘመን በትምህርት ላይ በማተኮሬ ምክንያት ከአንዳንድ የፖለቲካ ንቅናቄ ውስጥ ሳልገባ አልቀረሁም። በእውነቱ የሰው ልጅ በተፈጥሮ በተለይም በወጣትነት ዘመን ግፍን መጥላቱና ለማስወገድን መታገሉ የማይቀር ነው። ከተቻለም ግፉንና ጭቆናውን ከማስወገድ ወደ ኋላ አይልም። ስለዚህ እኔም በበኩሌ ግፍን በመቃወም በተቻለኝ መጠን ታግያለሁ። በተለይ በራስ ላይ የሚደርስ ግፍና ጭቆና በቸልተኝነት መልክ ለማየት አይቻልም። ኢትዮጵያዊ ሙስሊም እንደመሆኔ መጠን በኢትዮጵያ ሙስሊም ሕዝብ ላይ ባለማቋረጥ የሚደርሰው ግፍና ጭቆና ሁልጊዜ እንዳሳዘነኝ ነው። ምክንያቱም ግፍና ጭቆና በተፈጥሮ የተጠላ ብቻ ሳይሆን ግፍና ጭቆናው ያስከተለው ኋላ ቀርነት፣ የሀገርን አንድነትን መገነጣጠል፣ የሰውን እጅ ስጦታ ለማግኘት አንገት ማቀርቀር አሳዘኝ ነው። በአንድ ሳምባ ብቻ እየተነፈሱ መኖር አዳጋች ነው። በእኩልነት ጉድለት፣ በትምህርት ያልሰለጠነ ወገን በአገር ጸጋና ሀብት ለብቻው ለተጠቀመው ወገን ሸክም ነው፣ የእግር ብረት ሰንሰለት ነው። እንዲህም ለሀገር ሰላምና ደህንነት አደጋ የሚያስከትል ጠንቅ ነው። ይህን ሁኔታ ሀገራችን ውስጥ ባለው ተጨባጭ ሁኔታ መረዳቱ የሚቻል ነው። ስለዚህ ግፍን መጥላትና መቃወም ለሀገር አንድነት መታገል ከወገን ፍቅር ጋር የተያያዘ ጸጋ ነው። ሲደበደብ እያዩ የሚያለቅስን ሰው ለምን ታለቅሳለህ ብሎ መጠየቅና ደብዳቢውን ለምን ትመታለህ ከማለት ከማለት መቆጠብ የጀግንነት ጉድለትና የሞራል ውድቀት ነው። በሃይማኖት እምነት ምክንያት ግፍ የደረሰበትን ሰው ተቃውሞ ከሃይማኖት አክራሪነትና ፋናቲክነት የመነጨ ተቃውሞ አድርጎ መመልከት ፍትህ የጎደለውና የተሳሳተ አስተያየት መሆኑ የማይካድ ሀቅ መሆኑ በቅድሚያ እያስገነዘብ በህይወቴ ያጋጠመኝን አንዳንድ የፖለቲካ ንቅናቄና በህይወቴ ተሞክሮ ያገኘሁት ፍሬ ነገር ስለሆነ እንደሚከተለው እዘረዝራለሁ። ሀረርን ከሶማሌ ጋር ለመደባለቅ የተነሳ ፖለቲካዊ ንቅናቄ አንድ የጣሊያን ቅኝ ግዛቶች የነበሩትን ሀገሮች ኤርትራን፣ የጣሊያን ሶማሌ፣ የሊቢያን የወደፊት ዕድል ለመወሰን የተባበሩት መንግስታት ድርጅት ጉዳዩን በሚመለከትበት ጊዜ ህዝቡን ፍላጎት ለመጠየቅ መልእክተኞች በላከበት ጊዜ ጉዳዩን በሚመለከትበት ጊዜ የህዝቡን ፍላጎት ለመጠየቅ መልእክተኞች በላከበት ጊዜ በአጋጣሚው ለመጠቀም አንዳንድ የሐረር ተወላጆች ከሶማሌ ጋር ለመደብለቅና ከኢትዮጵያ ለመለየት ያላቸውን ሀሳብ ፍጻሜ ላይ ለመዋል በሐረር ውስጥ የፖለቲካ ንቅናቄያቸውን ይጀምራሉ። የኢትዮጵያ መንግስት ይህንን ፖለቲካዊ ንቅናቄ ይደርስበታል። ስለዚህ በዚህ ንቅናቄ ውስጥ የገቡትን የሐረር ተወላጆች እያደነ ያስራል። አንዳንዶቹ አምልጠው ግብጽ ካይሮ ይደርሳሉ። የተሰደዱበትን ዓላማ ለማስረዳት ወዲያና ወዲህ በሚሄዱበት ጊዜ በአዝሃር ውስጥ የኢትዮጵያ ተማሪዎች መኖራቸውን ስለሚያውቁ አንዳንድ እርዳታ ፍለጋ ወደ ዩኒቨርሲቲው ይመጣሉ። ከተማሪዎቹ መካከል በዚህ ረገድ የሚረዳቸውና ከፖለቲካ ድርጅቶችና ጋዜጠኞች ጋር የሚያስተዋውቃቸው የሀገሩን መግቢያና መውጫ የሚያውቅ ሰው በሚፈልጉበት ጊዜ ጊዜ ሀሳባቸውን ሲገልጹ እኛ ኢትዮጵያን ጠልተን ሳይሆን በሃይማኖት እምነታችን ምክንያት ከሚደርስብን ግፍና ጭቆና ለመገላገል ያለን አንደኛ ምርጫ ከጣሊያን ሶማሌ ጋር መደብለቅ ብቻ ነው። እድላችን ያማረ እንደሆነ በዚያ አካባቢ የሚገኙት እስላሞች ሁሉ ነጻ ለማውጣት መታገላችን የማይቀር ስለሆነ ለምን ተባብረን አንንቀሳቀስም የሚል ሀሳብ ያመነጫሉ። አስተሳሰቡ መልካም መስሎ የታያቸው አንዳንድ ተማሪዎች ከ ከስደተኞች ጋር ተደብልቀው የዚህ ንቅናቄው ተካፋይ ለመሆን ይነሳሉ። በዚህን ጊዜ የኢትዮጵያ መንግስት አንድ የሐረር ተወላጅ አቶ አህመድ ቦምባ የሚባል ሰው ወደ ግብጽ ይላካል። ሰውየውን የሐረር ስደተኞችን ፈልጎ አገኘ። በእናንተ የፖለቲካ ንቅናቄ ምክንያት ብዙ ሰው አልቋል፣ እንዲሁም ብዙ ሰው ታስሮ ጅማ ወህኒ ቤት ይማቅቃል። ሰው አታስጨርሱ ያለቀው ይበቃል፣ ከመንግስትም ይቅርታ ይደረግላችኋል፣ እናንተም ወደ ሀገራችሁ ብትመለሱ ይሻላችኋል በማለት ስደተኞቹን ይበታትናቸዋል። ብዙዎቹ በሰውየው ሀሳብ ቢስማሙ፣ ሁለት ሰው ብቻ እምቢ ብለው ይደበቃሉ። ቢፈለጉም የሚገኙበትን ቦታ ለማወቅ ለጊዜው አልተቻለም። ቀኑም እየተራዘመ ሄደ። አቶ አህመድ ቦምባ በሀሳብ ያሸነፏቸውን ሰዎች ይዞ ወደ ሀገሩ ተመለሰ። ሁኔታው እንዲህ እንዳለ የኢትዮጵያ ኤምባሲ ሰዎች የሚገኙበት ቦታ ከመፈለግ አልታከተም። የተደበቁትን ሰዎች ቦታ ሊያውቅ የሚችል ሰው ቢኖር አብደላ አብዱራህማን ነው የሚል ጥቆማ ይደርሰዋል። በዚህም ጊዜ ክቡር አምባሳደሩ ፊታውራሪ ታፈሰ ያስጠሩኛል፣ ጉዳዩንም ያነሱብኛል። የሰጠሁት መልስ እኔ ስለዚህ ጉዳይ የማውቀው ነገር የለኝም ብል ከነሱ ጋር በብዛት ስታይ እንደነበረ መረጃ ደርሶናል። የተሳሳተ መረጃ ነው የሚል መልስ ሲሰጥ አምባሳደሩ ቆጣ ብለው የኤምባሲውን አንደኛ ጸሐፊ የነበሩትን አቶ ወልዴ እንደሻው የሚባሉትን ያስጠራሉ። ና ማስታወሻ ውሰድ። ይህ ልጅ የተመከረበትን ቀንና የተሰጠውንም ማስጠንቀቂያ በማስታወሻ ላይ አስፍር አሉት። ወደ እኔ መለስ አሉና ትምህርት ላይ አተኩር፣ አርፈ ካልተቀመጥክ በስተቀር ኃላፊነት በጎደለው ስራ ላይ መሰማራት ለወደፊት እድልህ መጥፎና አደገኛ ነው። አንተ ከሌሎቹ ተማሪዎች የተሻለ እርዳታ ይደረግልሃል። የግርማዊት እቴጌ ዘመድ ነህ ይባላል። ምን ቀረብኝ ብለህ ነው የተገንጣዮች ረዳት በመሆን ድልህን የምታበላሸው? ለዛሬ በዚህ ማስጠንቀቂያ ታልፈሃል። ለወደፊት ግን ይቅርታ የማይደረግልህ መሆኑ መገንዘብ ይኖርብሃል የሚል ዛቻ ሰንዝረው ለመከላከል እድል አልሰጡኝም። የሰጠሁትን ምክንያት ሁሉ አልተቀበሉኝም። የለም አላውቅም ብላቸውም አላመኑኝም። በእኔ በኩል ያገኙትን መረጃ እንዲሁ በጭፍኑ እውነት አድርገው ወስደዋል። በዚሁ ተሰናብቼ ወደ ቤቴ ተመለስኩ። ተደብቀው የነበሩት ሁለት ሰዎች ከተደበቁበት ቦታ ወጥተው ከጥቂት ጊዜ በኋላ አንዱ ሐጂ ኢብራሂም አብዱሰላም የሚባሉት ወደ ኢትዮጵያ ሲመለስ ኡስታዝ አህመድ እስማኤል የሚባለው ወደ ሞቃዲሾ ተመልሰው በአረብ ሊግ የሶማሌ መንግስት ተወካይ ሆኖ ሲያገለግል መታየቱ ይታወቃል።